السلام عليكم ورحمة الله وبركاته ورحمة الصلاة والسلام على رسول الله صلى الله عليه وسلم عن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم أكثروا ذكر حازم اللذات أكثروا ذكر هذه من لذات الموت وراه ورواه الترمذي والنسائي وصححه ابن حبان جزاك الله خير لله وعلى آله وصحبه ومن والاه ዛሬ እንግዲህ ኢንሻአላሁ ተዓላ ሐዲስ 434 ላይ ነው ያለነው። ርዕሱም ጀናኢዝ ነው። ጀናኢዝ ያው የሞተ ሰው جنائز ይባላል። ሬሳ ማለት ነው ወይም አስከሬን ማለት ነው። ጀናኢዝ ጀምዑ ጀናዘቲን ጀናዛህ ካል ለአንዱ ሲሆን جنائز ለብዙ ነው ጀናኢዝ ይባላል ጅናዛ ማለቱ የተሻለ ነው ይላሉ ጅናዛ ሲባል ሬሳ ላለበት ምንድነው የሚባለው አልጋ ነው የሚሸከሙበት የቃሬዛ የሚባለው ጀናይዙ እሱ ላይ ሲቀመጥ እዛ አልጋው ላይ ጅናዛ የሚባል ስያሜ ይሰጠዋል። እሱ ከሌለ ያው ናዕሽ ይሉታል። አላየ የጀናዛ ጉዳይ እንግዲህ ራሱን የቻለ አህካም አለው። ይሰማል አይደል? ራሱን የቻለ አህካም አለው። አንድ ሰው ወደ ጣረ ሞት በሚደርስበት ሰዓት ቤተሰብ ሊያደርገው የሚገባ ነገርም አለ። እንደ ሞተም የሚደረግ ነገር አለ። ከዚያም በኋላ ያቀባበሩም ሁሉ ራሱን የቻለ ህግ አለው። አንድ ባንድ የምናየው ይሆናል። ነብዩ አለይሂ ሰላቱ ወሰላም ሐቁል ሙስሊሚ አለል ሙስሊሚ ሲቱን ብለዋል። አንድ ሙስሊም በአንድ ሙስሊም ላይ ያለበት ግዴታ ወይም መብት ስድስት ነገሮች አሉ ብለው አንደኛው ጥሪ ሲያደርግልህ ጥሪውን አክብር፣ ምክር ከፈለገ ካንተ ምከረው፣ ካነጠሰውና አልሐምዱሊላህ ካለ አስደስተው አላህ በማለት ሲታመም ሂደህ እየው ሳይሞት እንደታመመ ሄዶ ይዘየራል ይጠየቃል ማለት ነው። ስጋ ስለሆነ ብቻ አይደለም። ሙስሊም ስለሆነ ብቻ የምንጠይቅበት ሁኔታ ይኖራል። ሲሞት ደግሞ ተከትለ ሂደህ ቅበረው ይላሉ። ቅበረው ሲባል እንደው መቅበር ብቻ አይደለም፣ ይወሰዳል፣ ቀብር ይማሳል፣ ከዚያም ይቀበራል። ተቀብሮም ራሱ ጥሮ መሄድ ብቻ አይደለም፣ ለሟች ዱዓ ይደረጋል። ይሄ ሁሉ አካቶ ነው እንግዲህ ቅበረው የሚለው ሶላት እንሰግድበታለን መቅበር ራስን ቻለ አጅር አለው ሶላት መስገድ ራስን ቻለ አጅር አለው ሁለቱ ቅራጥ ቅራጧን ያስገኛሉ አንዱ መዘን ነው ተብሏል ትልቅ አጅር ያለው መሆኑን ነው እና ነብዩ አለይሂ ሰላቱ ወሰላም አሁን በተቀራው ሐዲስ አብዱላህ ኢብኑ አባስ ባስተላለፉልን ምን ብለዋል ابن አባስ አይደለም አቡ ሁረይራ የዘገቡልን ሐዲስ ማለት ነው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ ሃዚሚ ለዛት አልመውት ጣፋጭን ቆራጭ የሆነውን ሞት ማስታወስን አብዙ አክፊሩ አብዙ ዚክረ ሃዚሚ ለዛት ጣፋጭ ቆራጭ የሆነውን ትውስት ማነው እሱ ሆልመውቱ ሞት ነውና አስታውሱት ሞትን አትርም ጊዜም ነው ምን ጊዜ ሞትን ያረሳ ሰው በችግርም ጊዜ ይሶብራል በደስታም ጊዜ አልহামዱሊላህ ይላል የሰውን ሀቅ አይነካም የሱንም ሀቅ ጠብቆ ይጓዛል ሞት የሚባለው ነገር ከፊታችን ካልተደቀነና ካላስታወስ ነው ግፈኞች ዛሊሞች ነው ሆነው ለዒባዳን ብዙ ቦታ አንሰጥም ሞትን ያስታወሰ ሰው ግን ያ አላህ ትስቃለሁ ሞት የሚል ነገር ከፊት የተደቅኖብኝ ነው የሚሉት ሰለፎች ነው ያየን እንደሆነ እምስቅበት ጊዜና ሰዓት የለኝም። ሐቂቃውም ሞትን እየረሳን ነው እንጂ ሞትን ካስታወስ ሳቅ አይደለም ሰውነታችንም አልቆ ይሄድ ነበር። ነገር ግን ምንጊዜም ሞትን ማስታወስ እንዳለብን ነው ያው ሐዲሱ ትርሚዚ ነሳኢ የዘገቡት ነው እብኑ ሒባንም ሶሂህ ብለውታል ሐዲሱ በጥቅሉ ሶሂህ ነው ሞት የሚባለው ነገር የህይወትን ጥፍጥና የሚቆርጥ ነው ሞት ለምክር ለግሳጼ እንደ ሞት ማን አለ ዚክሩል መውት አዕዘሙ ዋዒድ ልልኢንሳን የሰውን ልጅ በመምከር በማስታወስ በመገሰጽ እንደ ሞት መካሪ የለም ሐቂቃ ከሆነ የፈለገው ዳ ይመክረን እንደ ሞት የሚመክር ሞት ሀብታም አይል ድሃ አይል አረብ አይል አጀም አይል ትንሽ አይል ትልቅ አይል ሁሉንም ነው የሚመክረው ሁላችንንም የሚመክር እንደ ሞት የለም ስለዚህ ከፋ ቢልመውቲ ዋዒዷ አሉ ዑለሞች ከመካሪ በኩል ሞት በቃ በቃ ሌላ መካሪ አያስፈልግም እኛ ግን እሱም አልበቃን ብሎ የዑለማዎች ምክር አልበቃን ብሎ ተቸግረን እንገኛለን የአባይን ልጅ ውሃ ጠማው እንደሚባለው መካሪያችን ብዙ ነው ተመካሪ ግን ጠፋ አላሁ ሙስተዓን እሺ ቀጥሉ وعن أنس رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا يتمنين أحدهم الموت موت لصلاة موت لدره نزل به فإن كان لا بد متيمن متيم متمينا فيقول فليقل اللهم أحني ما كانت الحياة خيرا لي وتوفني ما كانت الوفاة خيرا لي متفق عليه طيب وعن أنس رضي الله تعالى عنه أنه قال قال رسول الله صلى الله عليه وسلم لا يتمنين أحدكم الموت لدر نزل به فإن كان لابد متمنيا فليقل اللهم أحني ما كانت الحياة خيرا لي وتوفني ما كانت الوفاة خيرا لي متفق عليه ከአነስ ብኑ ማሊክ ስራውን አላህ ስብሓነሁ ወተዓላ ይውደድለትና ተዘገበ አነስ ምን አለ ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን ተናግረዋል ሰምቻለሁ አለ ላ የተመነየነ አይመኝ መመኘት የለበትም አሃዱኩም አንዳችሁ ምንን አልመውተ ሞት የሚባለውን ነገር አረ እንደሙቼ ባረፍኩት ይላል ሀገሬ ሰው ሞቶ የሚታረፍ እየመሰላቸው ማንኛችሁም ሞትን አይመኝ ላይተመነየነ አይመኝ አሐዱኩም አንዳችሁ ማንኛችሁም ማለት ነው አልመውተ ሞትን አይመኝ ሊዱሪን ለችግር ነዘለ ቢህ ላይ የወረደበት ለሆነው ችግር ብሎ ኮሮናም ሆነ ሌላም ሆነ ማንም ሆነ ድህነትም ሆነ ጤና ማጣትም ሆነ የሆነ ችግር አጋጠመኝ ብሎ እንግዲህ ወላጆች በልጅ ይሰቃያሉ። አንዳንድ ልጆች በወላጆች ይሰቃያሉ፣ በጎረቤት ይሰቃያሉ፣ በድህነት ይሰቃያሉ፣ በመምሜ ይሰቃዩ አሉ። ችግሮች ብዙ ናቸው። ሊዱርን ያለው እንደው ምንም ሆነ ምን ላጋጠመው ችግር ብሎ ማንኛችሁም አንዳችሁም ቢሆን ሞትን እንዳይመኝ ፈኢን ላቡድ አማራጭ የሌለው ከሆነሳ መመኘቱ የማይቀር ማለት ነው። ሙተመኒን ማለት መመኘቱ አማራጭ የሌለው አይቀሬ ከሆነሳ ፈልየቁል ይበል። አባባሉን ባይሆን ያሳምረው ያስተካክለው ማለት ነው። ምን ይበል? አላሁመ ጌታዬ ሆይ አህይኒ ህያው ገኝ ማካነትል ሐያቱ ህይወት እስከሆነ ድረስ መኖር እስከሆነ ድረስ ኸይረን ለኔ ጠቃሚ እስከሆነ ድረስ አቆየኝ። በህይወት መቆየቴ ለኔ ጥቅም አዘል ጥቅም የሚያመጣ እስከሆነ ድረስ አቆየኝ። ወተወፈኒ ግደለኝ፣ ውሰደኝ። ማካነት ወፋቱ ኸይረን መሞቴ ለኔ ኸይር ከሆነ መሞት እንዴት ኸይር ይሆናል? መሞት ኸይር የሚሆንለት ሰው አለ እንዴ? ካለስ ምን ሲሆን ነው ኸይር የሚሆንለት? ሙቶ ያርፋል ነው የሚያጋጥመው ምን አውቆት እዛ መሞት ኸይር የሚሆንላቸው ሰዎች አሉ ምንድነው ካላችሁ ዱንያ ላይ መቀመጣቸው ወንጀል ስብሰባ ወንጀልን በአይነት መሰብሰብ በሽርክ ላይ መዘፈቅ በቢዲያ ላይ መዘፈቅ በከባድ ወንጀል ላይ መነከር መጨማለቅ ከሆነ መኖራቸው ትርጉም የለውም። የመኖር የመኖር ትርጉሙ ውጤቱ ጤናማ ስንሆን ጤናማ በአቂዳ ጤናማ በጤና ጤናማ ስንሆን ሰላም ስንሆን ነው። ወንጀል ላይ የምንነከር ከሆነ ከመኖራችን መሄዳችን ነው የሚሻለው። ወንጀሉም ተሰባስቦ ተደምሮ ተደምሮ ከላ በል ራና አላ ቁሉብህም ማካኑ የክሲቡን የሚለው ነገር እንዳያጋጥም ማለት ነው። የምንሰራው ወንጀል ተጠራቅሞ ተጠራቅሞ ልባችን ነጭ የነበረው ወደ ጥቁር ይቀየራል፣ ብላክ ይሆናል። ከዛ በኋላ ኸይሩም ኸይር መስሎ አይታየውም፣ ሸሩም ሸር መስሎ አይታየውም። አለቀ። ከልኩዚ ሙጀኺያ ይላል ነብዩ አለይሂ ሰላቱ ወሰላም አንድ ሰው ወንጀል ሰብስቦ ሰብስቦ ሰብስቦ ልቡ ላይ ከገገረበት ቆሻሻው በአፉ የተደፋ ብርጭቆ ወይም ኩባያ ማለት ነው። ዋስታረጉበት ይቆጥራል፣ ይይዛል፣ ይሸከማል፣ ተንኳሎ ነው የሚሄደው። ልክ ኸይር ነገር መጥቶ ልቡ ላይ ስለማያርፍ እዛ ሰውዬ ላይ ውጤታማ ስለማይሆን ቢሄድ ይሻለዋል ይህ አይነቱ ሰው ነው طيب ስለዚህ መኖሬ ጠቃሚ እስከሆነ ድረስ አኑረኝ መኖሬ ለኔ ጎጂ እስከሆነ ሲሆን ደግሞ ወደዛኛው ሀገር አሸጋግረኝ ነው ማለት ያለበት እንደው የሚመኝ ከሆነ አለዛ ሞትን መመኘት ምንጊዜም አይጠቅምም ነው ያው ላ የተመነየን የሚለው ላ ናህያ ነች፣ ከልካይ ነች። እንዳይመኝ መመኘት የለበትም ማለት ነው። መመኘት ካለበት ደግሞ አሁን ባል ነው መሰረት መኖር ጠቃሚ እስከሆነ አኑረኝ፣ መሞት በሚጠቅም ሰዓት ደግሞ ግደለኝ ነው የሚባለው ከተባለም ነው። ስለዚህ ሞትን መመኘት እንደው ሙቼ ባረፍ፣ ኧረ እንደው ዛሬ አላህ እንደው ሞቴን አድርሰው ቀኔን አድርሰው እያሉ መባል የለበትም ለምን ከተባለ لانه مناف للصبر ትዕግስት የሚለውን ነገር ይቃረናል ትግስት ተፈላጊ ነው ሞት መመኘት ደግሞ የትግስት ማጣ ተቃራኒ ነው ስለዚህ አትመኙ ሞትን ታገሱ በመታገሳችሁ የረጋ ምንድነው ቅቤ ወጣዋል ነው የሚባለው ሶብር ያደረገ የትዕግስቱን ውጤት ያገኛል፣ ተጠቃሚ ይሆናል ነው። የማይሰብርና ሞትን መመኘቱ የማይቀር ከሆነም ደግሞ አሁን በተገለጸው መሰረት اللهم احيني ما كانت الحياه خيرا لي وتوفني ما كانت الوفاه خيرا لي ይቺ ትፈቀዳለች ማለት ነው። አንዳንድ ጊዜ ኢዛ ካነ الخوف من الفتنة في الدين በዲኔ ላይ ልፈተን እችላለሁ ከአሁን በኋላ መቆየቴ በዲኔ ላይ ፈተና ሊመጣብኝ ይችላል የሚል ስጋት ካደረበት አንድ ሰው የዚህን ጊዜ መመኘት ይችላል። አሁን ላይ ቀደም ብለው የሞቱ ዑለማዎች እንኳንም ሞቱ የሚባልበት ጊዜ እኮ ነው። አንዳንድ ጊዜ በዲናቸው ሳይፈተኑ በባለስልጣኖች እነሱ የሚፈልጉትን ነገር ፈትዋ ስጡ የተባሉ የተገደ እንደዛ ነገር ሊመጣ ይችላል። በዲን ላይ መፈተን ወይም ደግሞ ዲንህን እምነትህን ልቀቅ፣ በዚህ መጓዝ የለብም። ይሄ ከሆነ አሸባሪ ነህ፣ አንተ አክራሪ ነህ፣ አንተ ምንድን ነህ እየተባለ እየተፈረጁ በዲናቸው የሚፈተኑ ከሆነ ከባድ ፈተና ነው። ስለዚህ በዲን ላይ ፈተና ከመጣስ መኖራችን ስለማይጠቅም መሄዳችን ነው የሚሻለው። ያን ጊዜ መመኘት ይችላል ነው። ያ ለይተኒ ሚቱ ቀብለ ሀዳ ወኩንቱ ነስየን መንስያ ብላለች። ማናት የኔ ያለችው? የኢሳ እናት ኢሳን አርግዛ ስትመጣ ደቅላ መጣች አሏት። ስሟን አጠፏት። እሷም ደነገጠች። እንደው ማርገዟ የሚደርስባት ምን ነው በሞት ብኝ ከዚህ በፊት አለች። ከዚህ በፊት ምን ነው በሞትኩኝ ይሄን ጉድ ሳላይ እንደዚህ ያለ ስም ሳይወጣልኝ ያለተን ምቱ ቀብለ ሀዳ ወኩንቱ ነሴ መንስያ ሙቼ ተረሳው በሆንኩ አለች። ሞትን ተመኘች ማለት ነው። እሷ ሞት የተመኘችው አሁን ደንግጣ ሶብራታ አይደለም። ነገር ግን ጀ ምንድነው ከተባለ በዲኔ ላይ እፈተናለሁ የሚል ስጋት አድሮባን ነው። خوفا من الفضيحه ሳታገባ አርግዛ መምጣት ያው መጥፎ ስራ እንደሰራች ስለሚታመን ከህዝቧ በኩል የሚደርስባትን መጋለጥና مغالطنا كبر እ ለድኔ አፍቃሪ ነኝ ብላ ባለችበት ሰዓት እጭቀጣፊ ይሄው እንደዛ አድርጋ መጣች እየተባለ እሷ መሰደዋ ብቻ አይደለም እሷን አርአያ የሚያደርጉ ሙስሊሞችም ይሰቃያሉ አብረው የእናንተ ሙጥቦ የሚበላል አንድ ሙጥቦ ሲያጠፋ አንዲት ሙተነቂባ ኒቃቢስት ባጠፋች ሰዓት የሌላ ሁሉ ስም ነው የሚጠፋው ስለዚህ ከዚህስ ሞት በመጣና በተረሳው ያለችበት ለዚህ ነው ይላሉ ሐዲስም አለ በነገራችን ላይ ወይዳ አረተ ቢዒባድከ ፊትነተን ፈቅብድኒ ኢለይከ ገይረ መፍቱን የሚል በባሮች ላይ በዲናቸው ልፈትናቸው ከፈለክ ቀድመህኔን ወሰድ ያድርገኝ የሚል ትርሚዝ የዘገቡትና ሶሂህ ሐዲስ አለ طيب ስለዚህ ነብዩ አለይሂ ሰላቱ ወሰላም አትመኙ አሉና ከተመኛችሁ ደግሞ በዚህ መልኩ ነው ሸሪዓ ጋር በማይጻረር መልኩ ነው ብለው ትምህርት አስተማሩን ነው ቀጥሉ እስቲ وعن بريدة رضي الله تعالى عنه عن النبي صلى الله عليه وسلم قال المؤمن يموت بعرق الجبين رواه الثلاثة وصححه ابن حبان طيب وعن بريدة رضي الله عنه أن النبي صلى الله عليه وسلم قال المؤمن يموت بعرق الجبين رواه الثلاثة وصححه ابن حبان حديثه أو حسن نو ከቡረይዳ ተዘገበ ቡረይዳ ምን አለ ነቢዩ አለይሂ ሰላቱ ወሰላም ሲናገሩ ሰማኋቸው ሲናገሩ ሰማኋቸው አለ ምን አሉ? አልሙእሚኑ አማኝ የሞቱ ይሞታል ቢአረቂል ጀቢን ጀቢን ማለት ጉንጭና ጉንጭ በሱ ላይ እንግዲህ ላበስ ሲያልበን ላብ የሚወርደው በሱ ላይ ነው አይደል በሁለት ጉንጮቹ ላበት ላይ ይሞታል አሉ ጀቢንን ጀቢናን ጀምዑ አጅቡን ወአጅቡናህ ወጁቡንም ይባላል አላየሃል ማለት የፈለጉት ምንድነው የሰው ልጅ በዚች ህይወት ላይ ደፋ ቀና እያለ በችግር ላይ በልፋት ላይ በስራ ላይ እያለ ላቡን እያንጠፈጠፈ ይሞታል ማለት ነው። እርፍ ብሎ ቁጭ ብሎ በቃኝ እንግዲህ ብሎ ምንም አያስፈልገኝ ብሎ አርፎ ሳይሆን የሚሞተው እየለፋ እየደከመ ላቡን እያልጠፈጠፈ ይሞታል ማለት ነው። ለቀድ ኸለቅና ልኢንሳነ ፊ ከበድ ነው የሚለው አላህ። የሰውን ልጅ በልፋት ውስጥ ፈጠር ነው የሚለው ለፊ ነው የሰው ልጅ ልፋቱን ግን በዲል ላይ ካደረገው ትልቅ ውጤት አምናል። ስለዚህ እየለፋ እየደከመ ላቡን እያንጠፈጠፈ ይሞታል ማለት ነው። ወዕቡድ ረበከ ሐታ የእትየከል የቂን እንደ ማለት ነው። ሞት እስከሚመጣ እርግጠኛው ሞት እስከሚመጣ ጌታህን ተገዛው ነው። ጌታን እየተገዛን እየደከምን እየለፋን ሞት ይምጣ ነው። እጅ እግራችን አጥፈን ተቀምጠን ሞት መጠበቅ የለብንም። እንደው ለዱንያ እንደደከመ ሞት ይደርስበታል። በሚል ወስደውታል ወይም ደግሞ ጌታውን በመገዛት እየደከመ እየለፋ ነው የሚሞተው ራቡ እያንጠፈጠፈ ለማለትም ተወስዷል ፊ ሙካበደት ዱንያ ወሙቃሳት ሸዳኢዲሃ ሐታ ልሞት እስከሚሞት ድረስ የዱንያን ከባድነት ችግር ተሸክሞ ይጓዛል ማለት ነው ግን አማኝ የሆነ ሰው ዱንያን በመጥፎ በሐራም ሳይሆን በሐላሏ በተፈቀደ መልኩ ነው ሸሪዓ በሚፈቅደው መልኩ ነው ከሐራሙ ሐላሉን አበጥሮ በመፈለግና በመለየት ሐራሙና ሐላሉ ሲመጣለት ሐራሙን አልፈልግም ዞር በልልኝ እያለ ሐላል ሐላሉን እየደከመ እየለፋ እየሰራ የሞት ይመጣል ማለት ነው ተብሏል። فيموت وهو لم ينعم بعيش هنيء وطعام لين። ማሻአላ ምንጊዜም ሐራም ሐራሙን አልፈልግም እያለ እያባረረ አልቀበልም እያለ ኸይር ኸይሩን ብቻ እያፈለገ እየሰራ ዱንያ ላይ ሳይመቸው ሳያልፍለት እንደደከመ ሁልጊዜ ነው ሞት የሚመጣው። ካፊሮች የማይሆኑ እንደሆነ አዱንያ ሲጅኑል ሙእሚኒ ወጀነቱል ካፊሪን ተብሎ የለም። ዱንያ ለካፊሮች እንደ ጀነት ነች ላማኞች ግን ጀሃነም ስጅኑ ሙእሚን ወጀነቱ ካፊሪን አዎ ስለዚህ በ ምን እንደምለው አላቅም በጉንጩ ላይ ላበቱን እያንጠፈጠፈ ይሞታል እንጂ ተመችቶት ቁጭ ብሎ አይደለም ሞትን የሚጠብቀው ለማለት ነው። ሁልጊዜ እንደደከመ በልፋት ላይ ነው። ሐራሙ ሐላሉን ከሐራም አበጥሮ በመፈለግና ሐላል ሐላሏን ብቻ እየሰራ ብዙውን ሐራም እየራቀ ምቾትን ሳያገኝ ላቡን እንዲያንጠፈጠፈ ይሞታል ማለት ነው። ቀጥሉ። وعن أبي سعيد وأبي هريرة رضي الله عنهما قال قال رسول الله صلى الله عليه وسلم لقنوا موتاكم لا إله إلا الله رواه مسلم مسلم والأربعة طيب وعن أبي سعيد وأبي هريرة رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ለቂኑ መውታኩም ላኢላሃ ኢለላህ ረዋሁ ሙስሊሙ ወልአርባዓ ከአቡ ሰዒድ ኹድሪና ከአቡ ሁረይራ ከሁለቱም ተዘገበ። የሁለቱንም ስራ አላህ ይውደድላቸው። ሁለታቸው ምን አሉ? ቃላ ማለት ለሁለት ሰው ሲሆን ነው። ለሁለቱ ወንዶች ቃላ ነው። ሁለት ሴቶች ቢሆኑስ ምን እንላለን ወአን ዘይነበ ወፋጢመተ ቢሆን ለምሳሌ ቃሉ ለብዙ ነው ቃሉ የምንለው ለብዙ ነው ለሁለት ሲሆነ ቃለታ ቃለታ እሺ ሁለቱም ቃላ አሉ ምን አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ አሉ ያው ለክብር ነው አሉ የምንለው ቃለ ከሆነ አለ ነው የምንለው ጥሬ ቃሉ لقنوا መውታኩም ለቅኑ ያው አስታውሱ እንደማለት ነው እንዲናገሩ አድርጓቸው موتاكم ሟቾቻችሁን ሞት ጣረ ሞት ላይ ያሉትን ጣረ ሞት ላይ ያሉትን ወደ ሞት የተቃረቡ ቤተሰቦቻችሁን አስታውሷቸው እንዲናገሩ አድርጓቸው ምን ላኢላሃ ኢላላህ የሚለውን ከሊመተ ተውሂድ ገሩት አድርጉ ይህን ሐዲስ አረዳድ ላይ ነው ችግሩ ሐዲሱ ሶሂህ ነው ረዋሁ ሙስሊም ሙስሊም ዘግበውታል ወልአርባዓቱ አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህ ማለት ነው طيب ሐዲሱ ላይ ኺላፍ የለውም አረዳር ላይ ግን ከፊሎቹ በተዛባ መልኩ ነው የተረዱት አልሐዲስ يفسر بعضه بعضا ሐዲስ አንዱን ሐዲስ አንዱ ሐዲስ ያብራራዋል አንዱን አንገዝ ቁርአን ሌላው አንቀጽ እንደሚያጋ መንቀሩበ ኢለ ሸይ ዩሰማ ቢሸይ ይባላል ወደ አንድ ነገር የተጠጋ ሰው በዛ በተጠጋው ነገር ይጠራል طيب ትምህርት ላይ ትምህርት ገበታ ላይ ያለ ሰው ትምህርት ላይ ያለ ማለት ነው ወደ ሌብነት የተጠጋ ሰው ሌባ ነው የሚባለው ወደ ጣረ ሞት ላይ ያለ ሰው ዝሮ ዝሮ ወደ ሞት እየሄደ ስለሆነ መውታኩም ሟቻችሁን ማለት ነው ወደ በሙታን ተሰየመ ማለት ነው ስለዚህ ላኢላሃ ኢለላህን ተልቂን አድርጉት ማለት አንድ ሰው ጣረም ላይ ስታገኙት አጠገቡ ሆናችሁ ላኢላሃ ኢለላህ በሉ ማለት ነው ቁሉ ላኢላሃ ኢለላህ ሊከይ የተዘከረሃ ወየቁለሃ አስታውሶ ላኢላሃ ኢለላህ የሚለውን ቃል እንዲናገር ለምን لأن الرسول صلى الله عليه وسلم قال في حديث آخر من كان آخر كلامه لا إله إلا الله آه من دنيالوس دخل الجنة የመጨረሻ ቃላቱ ላኢላሃ ኢላላህ የሆነለት ሰው ጀነት ገባ ያው ይገባል ማለት ነው በቃል ብቻ ማነብነብ አይደለም ላኢላሃ ኢላላህ የምታካትተውን ትርጉምና ፍርሳብ ውስጡ አምኖ ተቀብሎ አንደበቱ ደግሞ ካንጸባረቃትና ላኢላሃ ኢላላህ ካለ ማለታችን ስለዚህ ለቂኑ መውታኩም ምን ማለት ነው ያልሞቱትን ገና ሊሞቱ ያሉትን ሰዎች ላኢላሃ ኢላላህ ብሎ ፊታቸው ነው ግድ በል እያላችሁ ደግሞ እንዳታስቸግሩ ምክንያቱም ከአቅሙ በላይ ከሆነ ላኢላሃ ብሎ ቢሞት አስቸጋሪ ነው ጌታ የለም ብሎ ቢሞት አስቸጋሪ ነው ኢላላህ መጨመር አለበት እና ስትሉ ግን አቅም ላይላህ ላይላ አቅም ከለለው እናንተ ደግሞ በል ላይላህ ኢላህ በል እያላችሁ ካስቸገራችሁት እላለሁ ብሎ በግድ እናንተን ተዛዝ ለመፈጸም ብሎ ላኢላህ ብሎ ቢሞት አስቸጋሪ ይሆናል ይላሉ። ስለዚህ አጠገቡ ሆናችሁ ላኢላህ ኢላላህ በሉ ማለት ነው። ባጭሩ ገና ላልሞተው ሰውዬ ነው። አሁን ወደፊት የሚወጣ ሐዲስ አለ ኢቅራው አላ መውታኩም ያሲን የሚል ደግሞ አለ ብቻ ያፈዙ ሌላውን ቁርአን ማያፈዙ ሰዎች ያሲን ለመቅራት ያሲን መቼ እንደሚቀራ እንዴት እንደሚቀራ ያው እናየዋለን ሐዲሱ ላይ ዘው ላይ ማለት ነው ስለዚህ አሁን ሀገራችን ተልቂን እየተባለ የሚቀራ ኪታብ ይዘው የሚቀሩት አላቸው ተልቂን እያሉ የት ነው የሚቀሩት ሰውየው ከተቀበረ በኋላ ሱብሃንአላህ ከሞተ በኋላ ምን ዋጋ አለው? ሳይሞት ነበር እንጂ ከሞተ በኋላማ خلاص اللهم ثبته بالقول الثابت ብላችሁ ዱዓ አድርጉለት ነው የተባልነው እንጂ ተልቂን አድርጉለት አልተባለም ከዛ በኋላ طيب ቀጥሉ وعن معقل بن ياسر رضي الله تعالى عنه أن النبي صلى الله عليه وسلم اقرأوا على موتاكم ياسين رواه أبو داود والنسائي وصححه ابن حبان وعن مأكل ابن يسار رضي الله تعالى عنه أن النبي صلى الله عليه وسلم قال اقرأوا على موتاكم ياسين سورة ياسين رواه أبو داود والنسائي وصححه ابن حبان ابن حبان صحيح ብለውታል ሌሎች ግን ሐዲሱን ውድቅ አድርገውታል طيب እንግዲህ አንዳንዶች ጋር ሶሂህ ሊመስላቸው ይችላልና ሶሂህ ይሉታል ሌሎች ደግሞ የለም የሶሂህ መስፈርት አላሟላምና ضعيف ነው ይላሉ ሶሂህና ضعيف የሚሉ ዑለማዎች ለሶስት ይከፈላሉ በጣም ሙተሸድድ የሚባሉ አሉ ሷሂህነቱን ሲያጣሩ በጣም የሚያጣሩ ከአስፈላጊ በላይ ጥረት የሚያደርጉና መስፈርት የሚያስቀምጡ ሰዎች አሉ። ሌሎች ደግሞ መካከለኛ የሆኑ አሉ። አንዳንዶች ደግሞ ሙተሳሂልን የሚባሉ ብዙ የማይጠሩ ማለት ነው። የተወሰነውን ጃኒባ ጀዋኒባ አይተው ሐዲሱን ሷሂህ የሚሉ አሉ። ከነዛ መካከል እብኑ ሒባን ትንሽ ለስለስ ካሉት የሚመደቡ ናቸው። ሐኪምም እንደዚሁ ሐዲሱ ምንድነው የሚለን ማዕቂር ኢብኑ የሳር የዘገበልን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ምን አሉ ኢቅራኡ አንብቡ ቅሩ አላ መውታኩም የሞት ምልክት በታየው ሰው በታየበት ሰው ላይ ያው ጣረ ለገባው ማለት ነው ያሲን ያሲንን ቅሩበት ብለዋል መውታኩም ማለት መንቀሩበ ሚንኩም ኢለል መውት ማለት ከመካከላችሁ ወደ ሞት አፋፍ ለደረሰው ሰው ያሲንን ቅሩለት ነው አንደኛ ሐዲሱ ضعيف ነው ከተባለ አንደክምም ምንም ይሁን ምን ትርጉሙ ሐዲሱ ضعيف ነው አይሰራበት እንላለን ሶሂህ ነው ብለው ለሚከራከሩ ሰዎች ደግሞ ማዕናው ምን ማለት ነው ገና ሊሞት ሪካም ላይ ላለው ሰው ያሲን ቅሩለት ለምንድን ነው ያሲን የሚቀራው ለሚለው ሌላ ቦታ ላይ ተፈስሯል ምን የሚል ሐዲስ አለ فإنه أيسر لخروج لخروج الروح ጠዋት ማታ ያሲን ቅሩለት ይማራል አይደለም ሩሁ ቶሎ እንድትወጣ አፋጣኝ ነውና ያሲን ቅሩ ነው የተባለው ይሄ ከሆነ አላመውታኩም ማለት በሞተ ላይ ማለት ሳይሆን ወደ ሞት በደረሰው ሰው ላይ ነው። ለምን በዚህ ተረጎማችሁ ጥሬ ቃሉ ሟች ማለት አይደል ብለው ለሚከራከሩት ፈኢነሁ አይሰሩ لخروج ሩሂ ማለት ታዲያ ምንድነው ሞተ ሰው ላይ ከሆነ የሚቀራው ሩህ ተብሎ እንድትወጣ የሚባለው ሁለተኛ ሩህ አለው እንዴ ከሞተ በኋላ ስለዚህ አላሞታኩም የሚለው አላመንቀሩ በማለት ነው ኢለል ሞቲ ወደ ሞት ተቀረበባችሁ ሰው ላይ እና ያው ጣረ ሞት እኮ ከባድ ነው በጣም ይከብዳል ጣረ ሞት የሚባለው ነገር ኢነ ለልሞት ለሰከራት ሞት የሚባለው ነገር ከባድ ነው ሰከራተል ሞት የሚባል ነገር አለው የሚያጨናንቅ ስለዚህ ያንን ጭንቅ ተብሎ እንዲገላገል ያ ሲንቅሩ ነው የተባለው ሶይ ከሆነ ሀዲስ ነው ይሄን ያህል ምንደግመው ሶይ ካልሆነ ምንም አንድ ትርጉሙን በደንብ ተረዱት ለቅኑ መውታኩም ማለትም ሳይሞት ማለት ነው አሁንም ያሲንቅሩ የሚለውም ሳይሞት ማለት እንጂ ከሞተ በኋላ ሞተ ቦታ ሞተ ሬሳ አካባቢ ጩኸት ማሰማት ቁርአን መቅራት ምናምን አይሆንም ኮሚፉቃዎች ይገርማቸዋል ብዙዎች አይሆንም ይላሉ ጫጫታ ምናምን መሆን የለበትም። ግን እኛ ሀገር ላይ ከሞተ ጀምሮ ሰለዋት ይባላል፣ የማይባል ነገር የለም። ሱብሃንአላህ። እሺ ቀጥሉ። وعن أم سلمة رضي الله عنها دخل رسول صلى الله عليه وسلم على أبي سلمة وقد شق شق بصره فأغمده ثم قال إن الروح إذا قبضت تبع البصر تبع, تبع البصر فضج الناس من أهله فقال لا تدعوا على أنفسكم إلا بخير فإن الملائكة تؤمن على ما تقولون ثم قال اللهم اغفر لأبي سلمة وارفع درجته في المهديين وأفسح له في القبر ونور له فيه وأخلف وأخلفه في عقبه رواه مسلم ما شاء الله آه وعن أم سلمة رضي الله تعالى عنها أنها قالت دخل رسول الله صلى الله عليه وسلم على أبي سلمة وقد شق بصره فأغمضه ثم قال إن الروح إذا قبض اتبعه البصر فضج ناس من أهله فقال لا تدعوا على أنفسكم إلا بخير فإن الملائكة تؤمن على ما تقولون ثم قال اللهم اغفر لأبي سلمة وارفع درجته في المهديين وافسح له في قبره ونور له فيه واخلفه في عاقبه ረዋሁ ሙስሊም እሺ ከኡሙ ሰለማ ተዘገበ ኡሙ ሰለማ የነቢያችን ምንድናት እየሰማችሁ ነው ሚስት አቡ ሰለማ ምኗ ነው በደንብ ይታዲስ ወአን ኡሚ ሰለመተ ከኡሙ ሰለማ ተዘገበ ረዲየላሁ አንሃ ስራዋን አላህ ይወደላና አና ቃል እርሷ አለች ደኸለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብያችን ገቡ አላ አቢ ሰለመተ አቡ ሰለማ ጋር እሷ ኡሙ ሰለማ ከሆነች ሰውየው አቡ ሰለማ ከሆነ ምን አይመስላችኋል ባሏ ነው። እሺ አቡ ሰለማ ባሏ ነው። ከዚህ በኋላ ነው ነብያችን ያገቧት። የነብያችን ሚስት መሆኗም ትክክል ነው። አቡ ሰለማ ጋር ገቡ አለች። ወቀር ሸቀ በሰሩሁ አይኑ ፈጧል። የአቡ ሰለማ የባሏ ነብያችን አለይሂ ሰላቱ ወሰለም ግባው የሞተ ስለሆነ ሲያወጡ ፈአግመደሁ አይኑን ጨፈን ጨፈን አደረጉት ያው ገጠሙት ማለት ነው ثم قال ከዚህም ቀጥለው ተናገሩ ኢነ ሩሃ ሩህ የምትባለዋ ነገር ኢዛ ቁቢድ በተወሰደች ጊዜ መላኢካው መዞ ወስዶ ሲጨብጦ ሲወስዳት ኢተባዐሁ البصر አይን ይከተለዋል ማንን ነው የሚከተለው ሩህን እና አቡ ሰለማ አይኑ ፈቷል ነበር አይኑን ሲሰበስቡለት ያው ሙቷል ሰውየው ሲሞት ሩሁ ሽቅብ ስትወጣ ከጫማ ከጣታችን ነው ከእግራችን ጣት ነው የሚጀምረው ሩሁ ሲወጣ ሽቅብ እየቀዘቀዘ ይመጣል እየቀዘቀዘ ይመጣል ወደ እምብርቱ ወደ አንገቱ እያለ አይ በአይኑ ወጣ ወደ ላይ ወደ ሰማይ ስትሄድ አይኑ ፈጦ እሷን እየተመለከተ በዛ ይቀራል ስለዚህ ሩስወታ አይን ይከተላታል ያን ጊዜ አይንን ጭፍን ጭፍን አካትሙት ይባላል ባገራችን አካታም ያታሳጣ ጌታ ይላሉ ያው ስሙት አይን የሚጨፍነኝ እንዲያላጣ ማታቸው ይህን ካደረጉ በኋላ እና ይህን ሲናገሩ ሰዎች ተንጫጩ ቤተሰብ መሞትን አረጋገጡ ማለት ነው ሩስና አይን ይከተላል በዛ ሆጦ ይቀራል ሲሉ የሰው ሞተ ማለት ነው ብለው ተዘጀናሱን ሰዎች ድምጻቸውን አስተጋጉ እንዳለ ለቅሶ ማለት ነው ሚና አህሊ ከቤተሰቡ ፈቃል ነቢያችን አለይሂ ሰላቱ ወሰላም አሉ ላ ተድዑ አትራገሙ አላ አንፉሲኩም በነፍሳችሁ ላይ ዱዓ አታድርጉ ማለት አትራገሙ ማለት ነው ኢላ ቢኸይር በሚጠቅም ነገር ካልሆነ በቀር በህይወታችሁ ፈኢነል መላኢከተ መላኢካ ቱአሚኑ አሚን አሚን አሚን ትላለች አላቁሉን በምትሉት ነገር በምትናገሩት ነገር ዱዓ ላይ እኔ ልቀደምህ እኔ ልሞትልህ የሚሉ አሉ አይደል መላእክው ያው ትከተላለህ ነው ወይም ትከተያለሽ ነው መጥፎ ነገር ላይ ዱዓ አታድርጉ መጥፎ ነገር ይድረስብኝ ብላችሁ ዱዓ አታድርጉ አትራገሙ አሉ ምክንያቱም መላእክቶች ለምታደርጉት ዱዓ አሚን ስለሚሉ ስለሆኑ ይደራል ከቀጥለው አሉ መባል ያለበትን ላስተምራችሁ ነገር ይመስላል اللهم اغفر لأبي سلمة ለአቡ ወርፋዕ ነው ዋው ብትጣል አልፏ ትነበባለች ኢርፋዕ ነበር ዋው ስመጣ አልፏ እንዘላታለን ወርፋዕ ደረጀተሁ ደረጃውን ከፍ አድርግለት ፊል መህዲይን ያው ቀናው ወሰላም አትጩሁበት፣ አት ራሳችሁንም አትርገሙ፣ መንጫጫት አያስፈልግም ካሉ በኋላ ይህም ያሉበት ምክንያቱ መላእክቶች አሚን ስለሚሉ እርግማናቸው እንዳይደርስባችሁ አሉና አላሁመ ግፊር ሊአቢ ሰለማ አቡ ሰለማን ማረው ወርፋ ደረጀተው ደረጃውን ከፍ አድርገው ፊል መህዲይን ያው ከተቀኑትና ትክክለኛውን መንገድ ይዘው ከተጓዙት ማለት ነው ወፍሰህ ለሁ አስፋለት ፊ ቀብር ቀብሩ ላይ ወነውር ለሁ ፊህ እዛው ቀብር ውስጥ ብርሃናማ አድርግለት ወኽሉፉ ተካው ፊ አቂቢሂማ በስተጀርባው በስከኋላው ልጅ አውጣልኝ ይላል አይደል ልጅ አውጣለት እንደ ማለት ነው እንደሱ ጥሩ አማኝ ጥሩ ሰሪ ጥሩ ልጅ አውጣለት ብለው ዱዓ አደረጉ ወክሉፉ ተካው ፊ አቂመ ከኋላው እሱን የሚተካው አድርግለት ልጅ ማለት ነው ወራሽ አታሳጣው እንደ ማለት ነው ረዋሁ ሙስሊም ሙስሊም ዘግቦታል ሐዲሱን ኢማሙ ሙስሊም ዘግቦታል ሰሂህነቱ ግልጽ ነው እንግዲህ ኡሙ ሰለማ ያው ሰለማ የሚባል ስላላት ነው የሰለማ እናት ማለት ነው አቡ ሰለማ ሰለማ የሚባል ስላለው ነው የሰለማ አባት ስለሆነ ነው። ኡሙ ሰለማና አቡ ሰለማ ባልና ሚስት ናቸው። አቡ ሰለማ በሚሞትበት ሰዓት በጣም ሀዘን ላይ ወድቃ ነበች ሴትዮ። ነብዩ አለይሂ ሰላቱ ወሰለም ዱዓ አድርጊ አሏት። ምን ብዬ የተሻለውን ተካይ ብለሽ ዱዓ አድርጊ አሏት። ከዚህም በኋላ አሁን ይህን ታሪክ ታማማቱን ካየን በኋላ አቡ ሰለማን የሚተካ ባል ከየት ሊገኝ ብዬ ውስጤ በጊዜው ነው ሐሳቡን ብዙ አልተቀበለውም ትላለች። ምክንያቱም አቡ ሰለማን የሚያቀርበኝ ነው ብዬ ከአሁን በኋላ አልጠብቅም ነገር ነው። ነገር ግን አላህ Subhanahu Wa Ta'ala ያዘጋጀላት ነገር ነበርና እሳቸውም ዱዓ አድርጋ ብለዋት ነበር። ዱዓዋን እውን ሲያደርገው ራሳቸው ነብዩ አለይሂ ሰላቱ ወሰላም እዳን ከጨረሰ በኋላ አጫት ሀዘኗን ስላዩ መቼም ነብዩ አለይሂ ሰላቱ ወሰላም ሳዱላ ኮረዳ ልጃገረድ ማግባት በሚገባ ይችላሉ። ግን ብዙን ጊዜ ካየን ያገቧቸው ሚስቶች ለምን እንደሚያገቧቸው ራሱ ይቻል ህክም አለው። ይቺ ሴት በጣም በባሏ ሞት አዝናለች። የልጆቹ አባት ነው። ሀዘኑ እንዳልሆነ ሲያረጋ ሲያው ዱዓ አድርጊ ብለው በጊዜው አጽናኗት። አረ ከዛም በላይ እንደው ሀዘኗን ሊያነሳ የሚችለው ባገባት ነው በሚል ታሳቢነት አገቧት። ሲያገቧት አጯት። ሲያጯት አይ ሚስት ለሆነዎት አልችልም ማለች ይባላል። ለምን ሲሏት ሁለት ችግር አለብኝ ምን ይመስላችኋል? የልጆች እናት ናት። ሁለት ችግር አለብኝ አለች። ያው ሴቶች ታውቁታላችሁ። እሱ አንቱ ሌላ ሚስት አለሁ ተጨማሪ መሆን ደግሞ ቅጣት አለብኝ ከባድ በሽታና እንዴት ሆኖ ሊሆን ይችላል አለች። ሁለተኛ የልጆች እናት ነኝ፣ ልጆች አሳዳጊ ነኝ። ልጅ ይዞ የሚወልድ እንጀራ አባት ከብዳላል። አንድም ይከብዳል እንኳን ብዙ ይላሉ ለማንኛውም ረሱል አለይሂ ሰላቱ ወሰላም ምን አሏት የልጆቹ ጉዳይ ልጆች ናቸው አቡ ሰለማ ማለት ወንድሜ ነው የወንድሜ ልጆች ናቸው አንቺም ኃላፊነት የወሰደች እንደምታሳድጋቸው እኔም ማሳደግ ይጠበቅብኛል ማለት ነው እሱ አያነጋግረንም ፋይሉ በዚህ ይዘጋሉ ሁለተኛ ቅናቱ ነው አይደል የቅናት መድኃኒቱ ምንድን ነው? ያሉት ሚስቶች መፍታት ማለት ለቅናቱ ደግሞ ዱዓ እናረግበታለን። ዱዓ እናረጋለን አሉ። ያው ዱዓ አደረጉላት። ጋብቻው ተሳካ፣ አብረው ኖሩ። ሐዲሱን ይኸው በዚህ መልኩ ታቀርብልናለች ማለት ነው። ሙሰለማ ረዲየላሁ ዐንሃ ወአርዳሃ ብዙ ትምህርት ነው ከዚህ የምንወስደው። ማንኛችንም በጣም የምናቀርበው የምንወደው ሰው ሲሞት የሚሰማን ሀዘን ከባድ ነው። ያን ጊዜ ያለብን ኢና ሊላሂ ወኢና ኢለይሂ ራጂዑን አልሐምዱሊላሂ ረቢል ዓለሚን ሲፈልግ ሰጠኝ ሲፈልግም ወሰደው ብለን ጉዳዩን ወደ አላህ ማስረከብና አላህ ማመስገን ያለብን በመስጠቱም ማመስገን ሲወስደው ማመስገን ነው። ሌላው የሚጠበቅብን ሶብር ነው፣ ትዕግስት ነው። ትልቅ መሻይኮች ይሞታሉ፣ ትልቅ ቤተሰቦቻችን ይሞቱ። ያን ጊዜ የተሻለውን ተካይ ነው የሚባለው ደግሞ አላሁመ እኽልፍኒ ኸይረን ሚንሁ ከእርሱ የተሻለውን ተካ ነው የሚባለው። ስለዚህ እሷም ይሄን ያደረገች ረሱልን አለይሂ ሰላቱ ወሰላም ተካች፣ የተሻለ ማለት ነው። ህይወቷን ጥሩ ህይወት ኖረች። አልሐምዱሊላህ። እሺ ሌላው ሰው ሲሞት አይኑ ይፈጣል ወደ ላይ የተመለከተ ሩህ ሲወጣ ያን ጊዜ ማኻተም የሚሉት ወይም ደግሞ እጆቹን እግሮቹን እግሩን መዘርጋት እንደታጠፈ ከሞተ ያው ታጥፎ ነው የሚቀረው ቶሎ ብሎ መዘርጋት እጆቹንም አምጥቶ ልክ ሶላት እንደሚሰግድ አድርጎ ወደ ደረሱ ወደ ብርቱ አካባቢ በማምጣት ማስተካከል ተዋላ ለከፈርም ይመቻል መሆንም ያለበት እሱ ስለሆነ ሌላው ዱዓ ይደረጋል። መንጫጫት እና ራስ መርገም ሳይሆን እኔ ልሙትልህ እኔ ልቀደምህ እኔ ምን ልበልህ ሳይሆን ለእርሱ ነው ዱዓ የሚደረገው። ልክ እሳቸው ነብዩ አለይሂ ሰላቱ ወሰላም ዱዓ እንዳደረጉት ሁሉ ማለት ነው። ዱዓ ስናደርግ መላእክቶች አሚን ማለታቸውን አንርሳ። طيب اللهم اجعله من المهديين አሉ في المهديين አሉ መህድይን ማለት አለዝና ሀዳሁም ላሁ ተዓላ አላህ ቀናውን መንገድ የመራቸው የህዲነ ስራጡ ሙስተቂም ወደለሁም አላ ጦሪቅ ሩሽዲ ወሰዳዲ ፊ ሐያትህም ወመማትህም በህይወታቸውም በሞታቸውም ጊዜ ወደ ጥሩ ነገር አላ Subhanahu Ta'ala የመራቸው መህድይን ይባላሉ እና ከነርሱ ጋር አድርገው ከነብያቶች ከሹሃዳዎች በሰማዕታት ለዲን ብለው ከሞቱት ወዘተ እንግዲህ አድርገው ብሎ ዱዓ ማድረግ ነው ብር ላይ የቀብር ቅጣት አለ፣ የቀብር መጥበብ ይመጣል፣ የቀብር መጨለም ይመጣልና ብርሃናማ እንዲሆንለት ቀብሩ እንዲሰፋለት ዱዓ አደረጉ። ጥሩ ልጅ ሲተካም ጥሩ ነው። አመለን ሳሌህ ወይም ደግሞ ሰደቀተን ጃሪያ የሚባለው የማይቋረጥ ሰደቃ ኢዳማ ተብኑ አደም እንቅጡ አመሉ የሚለው ኢላ ሚን ሰላት ነው ያሉት። ከዛ መካከል አወለድን ሳሊህን የድዑ ለሁ ነው ያሉት። ዱዓ የሚያደርግለት በእርሱ ግን የሚተካ ሰው ያስፈልጋል። ቤተሰቡን የሚያከናውን የሚደግፍ የሚይዝ ለሟችም ዱዓ የሚያደርግ የሚያስደርግ ሰው ያስፈልጋል ነው። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ሰዓት የሞላ ይመስለኛል ዛሬ ኪታብም ስለሌለኝ وسلم على محمد